بسم الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم طيب ملينا بر جلس ثالثا فتنة القبر وعذابه ونعيمه ثالثا ሶስተኛው እንግዲህ ፊትነቱ القبر የቀብር ፈተና ይላል وعذابه ቅጣቱና ወነዒሚህ ወነዒሙህ ነዒማው ማለት ነው በውስጡ ያለው ጸጋና ቅጣቱ ማለት ነው እንዲሁም ፈተናውን በተመለከተ የምንዳስሰው ርዕስ ነው ይላል አሊማኑ ቢልየውም ልአኽር በመጨረሻው ቀን እንግዲህ ማመን ሲባል ያዕኒ አልኢማኑ ማመን ነው ቢኩል ማ አኽበረ ቢህ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም በተናገሩት ሁላ ማመን ነው ሚማ የኩኑ ባዕደ ልመውቲ ከሞት በኋላ በሚሆኑ ነገር ወሚን ዛሊከ ከዚህ ውስጥ የሚመደበው አልኢማኑ ቢፊትነት ልቀብሪ በቀብር ፈተና ማመን ነው ወቢዓዛብ ልቀብሪ በቀብርም ቅጣት ማመን ነው ወነዒሚህ እንዲሁም በምኑ በሱ ጸጋ ማመን በውስጡ እንግዲህ ጸጋም እንዳለ ማለት ነው። ወከዛሊከ እንደዚሁ አነ በይነ ልመውቲ በሞት መካከልና አለዚ ተንተሂ ቢህ ልሐያቱ ልኡላ የመጀመሪያው ሀያት የምታበቃበት ማለት ነው። የዱንያ የመጀመሪያ የኖርናት ሀያት የምታበቃበትና ወበይነ ልባዕሲ እንዲሁም ሞቶ በመቀስቀስ መካከል አለዚ تبتدي به الحياة الثانية ولتنيون هيوت يمن جمر باتيونو مالتنا مكنياتهم كموتنو على دقمو مكسكس ولتنيو حياتاتنا من نور باتنا وبعبارة أخرى بليلا نيا قلصا بليلا قلصا سنقلصو بين القيامة الصغرى والقيامة الكبرى يبال مكنياتهم قيامة الصغرى ما نج موت نج والقيامة الكبرى دمو البعث بعد الموت نو በዚህ መካከል ፈትረቱን ምን አለ ጊዜ አለ ፈትረቱን ጊዜ አለ ጃአት ተስሚየቱሃ የእሷ ስያሜ የመጣባት ማለት ነው ፊል ቁርአን ልከሪም በተከበረው የቁርአን አንቀጽ ስያሜዋ መጥቷል ምን ተብሎ በርዘኽን በርዘኽ ተብሎ መጥቷል የትራንዚት ሀያት ማለት ነው ከማ ፊ ቀውሊህ ተዓላ አላህ ስብሓን ወተዓላ በተከበረው ቃሉ እንዳለው حتى إذا جاء أحدهم الموت قال رب ارجعون لعلي أعمل صالحا فيما تركت كلا إنها كلمة هو قائلها ومن ورائهم برزخ إلى يوم يبعثون ሐታ ኢዛ ጃአ አሐደሁም ልመውት አንዳቸው ዘንድ ሞት በመጣቸው ጊዜና ቃለ ረቢ እርጅዑን ጌታዬ መልሰኝ ቃለ ረቢ እርጅዑን አው በማለት ይማጸናል ለምን ለዓሊ አዕመሉ ሳሊሐን ፊማ ተረክቱ ያ የተውኩትን መልካም ስራ ሰራ ዘንድ ማለት ነው እስቲ ጌታዬ አቆየኝ በማለት መልሰኝ በማለት ይማጸናል። ከላ ተከልከል ከዚህ አይነት ንግግር። ኢነሃ ከሊመቱን እሷ እኮ ቃል ነች። ሁወ እሱ የሚሏት ግልጽ ነው፣ እነሱ የሚሏት ነች። ወሚን ወራኢህም ከበስተጀርባቸው ከእነሱ መሞት በኋላ ማለት ነው ምን አለ በርዘኹን የበርዘኽ ሀያት አለ የቀብር ሀያት ኢላ የውም ዩብዓቱን ምን እስኪሉ ድረስ እስኪቀሰቀሱ ድረስ ይላል والبرزخ برزخ مالت لغة بقوان درجة الحاجز بين الشيئين بولت نجر وش مهكل يمي قارر نجر من بلل برزخ بلل وفي هذا ينجري بزي وفي هذا بزي لا ينجري يتفلق البرزخ مثال مصارين من الجزاء الأخروي كما تشرش أو من دا مكاكل يالا سلوهنا قلت له የመጨረሻው ምንዳችን የስራችንን ማለት ነው መካከል የሚጋርደን የሆነ ነው ፈሁወ አወሉ መንዚል የመጀመሪያው ምንድነው መንዚል ፈሁወ አወሉ መንዚል የመጀመሪያ ምንድነው መንዚል ነው ማለት ነው ሚን መናዚል አልአኺራ ከአኺራ መንዝሎች ማለት ነው ከምንሰፍርባቸው ቦታዎች ውስጥ የመጀመሪያው መናዚል ነው ፊህ سؤال الملكين በዚህ ማለት ነው በትራንዚት ዓለም በቀብር ህይወት ውስጥ ምን አለ የመላይኮች ጥያቄ አለ ثم العذاب ከዚያም ደግሞ ሲቀጥል ምን አለ አው ቅጣት አለ አው ነዒም ወይ በጸጋ መሞናደል አለ ሱአሉ ልመለከይን የመላይኮቹ ጥያቄ ይላል ሱአሉ ልመለከይን የሁለቱ መላይኮች ጥያቄ ይላል ወዩሰማ ቢፊትነት ልቀብር ይህ ምን በመባል ይጠራል ምን በመባል ይሰየማል የቀብር ፈተና ይባላል وهي الامتحان እሱ ምንድነው ኢምቲሃን ነው ወልእክትባሩ እክትባር ነው للميت لما ለሟቹ የሚቀርብበት ሂነ የስአሉሁ ልመለካኒ ሁለቱ መላይኮች ይጠይቁታል وقد تواترت الأحاديث በዚህ ዙሪያ ላይ ሐዲቶች መጥተዋል በሙተዋትር ደረጃ ሐዲቶች መጥተዋል ሙተዋትር ሐዲት ማለት ምን ማለት እንደሆነ አሳልፈን عن النبي صلى الله عليه وسلم في هذه الفتنة ይህንን ፈተና በተመለከተ من حديث البراء بن عازب وأنس بن مالك وأبي هريرة وغيرهم እነዚህ እንግዲህ ሶስቱ ሰሐቢዮች የተገኘ ዘገባ አለ ይላል وهي እሷ عامة للمكلفين ለሙከለፎች ማለት ነው ዓም የሆነ ነገር ነው ለሙከለፎች ዓም የሆነ ነው ማንኛውም ማለት ነው ሸሪያዊ ድንጋጌ ይተገብር ዘንድ ግዴታ የሆነበት ሁላ የሚመለከተው ጉዳይ ነው የቀብር ጥያቄ ኢለ ነቢይን ነቢያቶች ሲቀሩ ፈቀድ እክቱሊፈ ፊህም በእነሱ ዙሪያ ላይ ኺላፍ አሉ ነቢያቶች ይጠየቃሉ ወይስ አይጠየቁም ወከዛሊከ እንደዚሁም እክቱሊፈ ፊ ገይር ልሙከለፊን ከሙከለፎች ውጪም ባለ ላይ የዑለማዎች የሀሳብ ልዩነት አለ ከሲቢያን ወልመጃኒን ህፃናትና አብዶች ይጠየቃሉ አይጠየቁም በሚለው ላይ ፈቂላ ተብሏል ላ ዩፍተኑን አይፈተኑም። ሊአነ ልምሕነተ ምክንያቱም የቀብር ፈተና ኢነማ ተኩኑ ሊልሙከለፊን የሚሆነው ያ ፈተና ለማን ነው? ለሙከለፎች ነው። ወቂለ ተብሏል ይፍተኑን ምን ይባላሉ? ይፈተናሉም ተብሏል ማለት ነው። ወሑጀቱ ወሑጃ መን ቃል ያሉት ሰዎች ማለት ነው መረጃቸው ኢነሁም ዩስአሉን እነሱ እኮ ይጠየቃል ያሉ ዑለማዎች ማለት ነው መረጃቸው አነሁ ዩሽራዕ አሰላት አለይህም በእነሱ ላይ ምን ስለሚደነገግ ነው በእነሱ ላይ ሰላት ይደነገጋል ዩሽራዑ ሰላት አለይህም ወዱዓ ለሁም ለእነሱ ምን ማለት ዱዓ ማድረግ ይደነገጋል ማለት ሰላት ልጀናዛ እንሰግዳለን አይደል ህፃናት ላይ የሚሆነ እብድ ላይ ሆነ ግልጽ ነው ወሱአሉላህ አላህንም መለመን እንግዲህ አለ ለነሱ እዛ ምኑ ላይ ሰላትል ጀናዛ ስንሰግድ አየቂህም እንዲጠብቃቸው አዛበል ቀብር ከቀብር ቅጣት ወፊትነት ልቀብሪ ከቀብርን ፈተና ከማ ذكر مالك في الموطئه موطئه በሙወጣ ኪታቡ ላይ ማሊክ እንዳሰፈረው ሙወጣ የእሳቸው ኪታብ ነው عن ابي هريره رضي الله عنه انه صلى الله عليه وسلم صلى على جنازه ነቢዩ ዓለይሂ ሰላቱ ወሰላም በጀናዛ ላይ መማሉ ሰገዱ ይላል። ሰብይን በማ ሕፃን በሆነ ላይ ማለት ነው። ፈሰሚዐ ሚን ዱዓኢሂ ፈሰሚዐ ነው የሚለው ፈሱሚዐ በሉት ና ያምሺ ፈሰሚዐ ነው ምን ያለበት ተሰማ ሚን ዱዓኢሂ ከሱ ዱዓ ውስጥ አላሁመ ቂሂ አዛበል ቀብር ጌታ ከቀብር ምን ቅጣት ምን በሉ ጠብቀው የሚለው ከነቢዩ ተሰማ ፈሰሚያ ከተባለ ነቢዩ ራሳቸው ሰሙ ማለት ነው አሉ አላ ሙስተሒል ግልጽ ነው እና ከቀብር ፈተና ምን በሉ ጠብቀው የሚለው ከነቢዩ ተሰማ ይሄ እንግዲህ የሚያሳየ ምንድን ነው ዋህተጁ ስለ ጠብቀው ብሎ ዱዓ ማድረጋቸው የቅብር ፈተና የሚባል ነገር አለ የሚለውን ነገር ያስረዳናል አሉ واحتجوا መረጃ አድርገው ደግሞ አምጥቷል ሌላኛው ቢማ ረዋሁ አልይ ብኒ ማዕበድ አልይ ብኑ ማዕበድ የዘገበው ደግሞ عن عائشة رضي الله عنها أنه مر عليها بجنازة ነቢዩ عليه الصلاة والسلام አለፉ በጀናዛ በኩል ማለት ነው። صبي صغير የህፃን ልጅ ማለት ነው ጀናዛ ዘንድ فبكت አይሻ ምን አለች? አለቀሰች። ፈቂለ ለሃ ለእሷ ተባላት ማ ዩብኪኪ ያ ኡመል ሙእሚኒን እንቺ የሙእሚኖች እናት ይሆንሽው ለምንድን ነው የምታለቅሽው ተባለች ፈቃለት ብላለች ሀዘ ሰብዩ ይህ እኮ ህፃን እኮ ነው በከይቱ ለሁ ለእሱ አለቀስኩኝ ሸፈቀተን አለይህ ሚን ضመት ልቀብሪ ከቀብር ጨለማ ፈተና ፈርቼል ضማ ሲል ያው ጨለማ እንደማለት ነው ቃሉ ብሎ አሉ ያው ፈተናንም ይይዛል ቃሉ ብሎ ወላሁ ሱብሓነሁ ዩክሚል ስለዚህ ይኸው አኢሻም እንደዚህ ብላለች ማለት ነው። ግልጽ ነው። ቃሉ ብለዋል። ወላሁ ሱብሓነሁ ቃሉ ማለት እነዚህ አቋም በዚህ አቋም ላይ የሄዱት ማለት ነው። በምን ላይ ይጠየቃል ብለው ያሉት ወላሁ ሱብሓነሁ ዩክሚሉ ለሁም ዕቁለሁም። እንዴት ነው ታዲያ ህጻናት የሚጠየቁት? እነሱ እድሜያቸው ምንድን ነው? ለአቅማዳም አዳም ለሙከለፍነት አልደረሰም። እብዶችም እንደዛው እንዴት ነው የሚጠየቁት ብለው ባሉ ጊዜና ምን መለሱ እነዚህ ቃሉ ወላሁ ስብሓንሁ ዩክሚሉ ለሁም ዕቁለሁም አቅላቸው ምን ይላቸዋል ያሟላላቸዋል ሊያዕሪፉ ቢዛሊከ መንዚለተሁም ምናቸውን መንዚላቸውን ማለት ነው ያውቁ ዘንድ ወዩልሃሙን አልጀዋበ ደግሞ ወዩልሃሙን አላህ ያሳውቋቸዋል አሁንም ምንን አልጀዋበ መልሱን ያሳውቃቸዋል። አማ ዩስአሉነ አንሁ ስለሚጠየቁት ነገር ቃሉ ብለው አሉ ወቀድ ደለ ዐላ ዛሊከ አልአሐዲሱ ከሲራ ይህንም ያመላክት ብዙ ሐዲሶች አሉ አለቲ ፊሃ በእሷ ውስጥ እንግዲህ አነሁም ዩምተሐኑነ ፊል አኺራ በመጪው ዓለም እንደሚፈተኑ ወሐካሁ አልአሽዓሪዩ አን አህሊ ሱነቲ ወልሐዲስ ይህንም በተመለከተ እንግዲህ ኢማሙ አልአሽዓሪ ግልጸዋለ ምን ብለዋል? ኢማሙ አልአሽዓሪ ምን ብለዋል? አውግተዋል። አን አህል ሱነቲ ወልሐዲት አህሉ ሱናና አህሉ ሱናዎች ወይም አህሉል ሐዲሶች በዚህ አቋም ላይ ምን እንዳሉ እንደተጓዙ እንግዲህ አህሉ ሱና ወልጀማ አህሉል ሐዲስም ይባላሉ ብያሉ አህሉል አሰርም ይባላሉ። ፈኢነሁም ፈኢዘም ቱሒኑ يتفتن جزينا في الآخرة بمج عالم لم يمتنع امتحانهم في في القبور النس امتحان لم يمتنع مكلك النجار فإذا امتحنوا في الآخرة باخر عليه يفتن علو كتب على بكبر استم دمو يفتن علو ميلون نجر من الميل لم نجاتش نجر لم لم يمتنع امتحانهم في القبور በቀብር ውስጥ እንደሚፈተኑም ደግሞ የሚቃረን ነገር ምንም አልመጣም አሉ واحتج من قال እነዛ ደግሞ መረጃ አድርገው አቀረቡ ኢነሁም ላ ዩስአሉን በቀብር ውስጥ የቀብር ጥያቄ አይጠየቅም አሉ ቢአነ ስዋል ምክንያቱም ጥያቄ የቀብር ጥያቄ ኢነማ የኩኑ ሊመን ዓቀለ ረሱል ረሱሉን ለተረዳ ነው ወልሙርሰሊን እንዲሁም ሊመን አቀለ ረሱል መልእክተኛ የሚባለውን ለተረዳ ነው። ነቢዩ ዓለይሂ ሰላቱ ወሰላምን ላወቀ የመሳሰለ ወልሙርሲል ሙርሲሉንም ላወቀ ነው። መጅኑን ሙርሲሉንም አያቅም ረሱሉንም አያውቅም። ህፃናትም ረሱልንም አያውቁም፣ ሙርሲሉንም አያቁም ማለት ነው። ፈዩስአል ይጠየቃል ሀል አመነ ሀል አመነ ቢረሱል ወአጣዐሁ አምላ በመልእክተኛ ሰለላሁ ዐለይሂ ወሰለም አምኗል፣ ታዟል የሚለው ነገር ይጠየቃል። ታዲያ እንዴት ነው መጀመሪያ ሳይረዳው እንዴት ነው የሚሆነው? ፈአማ ጢፍል ሕፃን ልጅማ አለዚ ላ ተምይዘ ለሁ ለእሱ መለየት የለው ቢወጅህማ በማንኛውም ሁኔታ ማለት ነው። ፈከይፈ ዩቃሉ ለሁ ما كنت تقول في هذا الرجل الذي بعث فيكم በእናንተ ወደ እናንተ የተላከው መልእክተኛ ማን ነው ተብሎ እንዴት በቅብር ውስጥ ይጠየቃል አሉ ولو رد إليه عقله في القبر በቀብር ውስጥ አቅሉ እንኳን ቢመለስለታል فإنه لا يسأل عما لم يتمكن من معرفته እሱም በማወቅ ላይ ያልተመቻቸለት ነገር መጠየቅ አይችልም እንዴት ብሎ አውቆታል አቅሉን ብንመልስለት እኮ ያው የህፃን ልጅ ምንድን ነው የሚሆነው አቅል ነው የሚሆነው ማለት ነው ወልዕልሚ ቢህ በእሱ ላይም እውቀት ባለው ነገር ላይ ነው ሊጠየቅ የሚችለው እና አልተመቻቸለትም። ወላ ፋኢደተ ፊ ሀዘ ሱአል በቀብር ውስጥ ታዲያ ሕፃን ልጅ ይጠየቃል፣ እብዶች ይጠየቃሉ። የቀብር ጥያቄ ማለት ይሄ ምንም ጥቅም የሌለው ነገር ነው። ወሃዛ ቢኺላፍ ኢምቲሃንህም ፊል አኽራ ላይ ካለው ግን ፈተና ለየት ስለሚል ነው። ለምን ከተባለ በአኺራ ላይ فإن الله سبحانه አላህ سبحانه وتعالى እኮ ማለት ነው ጥራት ይገባውና يرسل إليهم رسولا መልእክተኛ ምን ይላል ይልካል ويأمرهم بطاعته እሱም በመታዘዝም ያዟቸዋል መላይኩ ማ ሩሱሎቹ ሩሱል ይላክላቸዋል ለእብዶች ለህፃናት ግጽማ እነዚህ ሁላ መልእክተኛ ይላክላቸውና ያስተምሯቸዋል ምን ይሏቸዋል ማለት ያንን ካልተቀበሉ ከላስ እንደኛው ማለት ነው ግልጽ ነው ይላክላቸዋል ማለት ነው። ፈመን አጣዐሁ ወያእሙሩሁም ቢጣዓቲህ ወእቁሉሁም ማዐሁም አቅላቸው ደግሞ ከነሱ ጋር ሆኖላቸው ነው። فمن أطاعه منهم ከነሱ እንግዲህ የታዘዘ ማንን ማንን መልእክተኞችን የታዘዘ نجا። ምን ይሆናል? ነጃ ያወጣል ወመን ዐሳሁ ያመፀ ደግሞ أدخله النار። አላህ ስብሓነ ወተዓላ እሳት ይከቷል። فذلك امتحان ይህ ነው እንግዲህ ፈተና ቢአምሪን ያእሙሩሁም በሚያዛቸው ትእዛዝ ላይ ተንተርሶ ቢሂ የፍዓሉነሁ በሚሰሩት ذلك الوقت በዛ ወቅት ማለት ግልጽ ነው ላ አነሁ ሱአሉን አን አምሪን መዳ ስላለፈ ነገር አይደለም ይጠየቁት ግልጽ ነው ተልኮላቸው ስላለው ነው የሚጠየቁት ገብቷቸዋል ሴቶች እ ያለፈ ነገር ነገር ሳይሆን የሚጠየቁት አኺራ ላይ መልእክተኛ ይላክላቸውና እንዴት ነው ይሄ መልእክተኛ ልክ እኛ አሁን ላይ በዱንያ ላይ እንዳለን ሁኔታ የለም እንደዛ ነው የሚጠየቁት ማለት ነው አን አምሪ መባረል ለሁም ፊ ዱንያ ሚን ጣዓቲን አው ዒስያን በትእዛዝም ይሁን በማመፅ ከሱአል ልመለከይኒ ፊል በቀብር ውስጥ ማለት ነው መላይኮች እንደሚጠይቁት ይጠየቃሉ አኼራ ላይ ግልጽ ነው ይሄ ያስኬዳል ነው። ግን አሁን ልዩነቱ እንዴት እንዳስቀመጡት ኺላፋቸውን ተመልከቱ። በሁለት አይነት መልኩ ነው አሳብ በዑለማዎች መካከል ያለው። ቀብር ውስጥ ይጠየቃል ያሉ አሉ። ምኖች ህፃናት፣ እብዶች ማለት ነው። ግልጽ ነው። ከፊሎቹ ደግሞ ምን አሉ? አይጠየቁም። እንዴት ነው የሚጠየቁት? አይ አቅላቸው እኮ ይመለስላቸዋል። አቅላቸው ቢመለስስ ሕፃን ልጅ አቅሉ ቢመለስ ያው አቅሉ ነው የሚመለሰው። ከዚህ በፊት የሚያውቀው ነገር የለም ሙርሲሉንም ረሱልንም አያውቅም አሉ። ግልጽ ነው። ስለዚህ በዚህ አይነት መልኩ ነው ኺላፉ ያለው። እሺ ታዲያ የመጣውን ደሊል ምን ታረጋላችሁ ተባሉ። መረጃው ነቢዩ ዓለይሂ ሰላቱ ወሰላም ከቀብር ቅጣት ጠብቀው ብለው ለዛ ለሕፃን ልጅ ያደረጉት ዱዓና አይሻም ያደረገችው ዱዓ ማለት ያዘነችለት ማለት ነው ህፃንም በተመለከተ ምን ትላላችሁ ሲባሉ ወአጃቡ አን አዲለቲል አወሊነ ቢማ የሊህ የመጀመሪያዎቹ ያቀረቡትን መረጃ በሚከተለው መልኩ መልሷል አማ ሐዲሱ አቢ ሁረይራ የአቢ ሁረይራ ሐዲስ አሉ فليس المراد بعذاب القبر فيه عقوبة طفل يكو ፈለይሰ ልሙራድ እዚህ ጋር የተፈለገው አይደለም ቢአዛብ ልቀብር የቀብር ቅጣት ሲባል ፊህ ዕቁበቱ ጢፍል የሕፃኑ መቀጣት አይደለም። አላ ተርኪ ጣዓትን መታዘዝን ስለትወ የሚቀጣው አይደለም። አው ፊዕሊ ማዕስየቲን ወይም ወንጀል ስለሰራ የሚቀጣው ቅጣት አይደለም። ቀጥዓን ቁርጥ ባለ መልኩ ስናስቀምጠው እና በምን ምክንያት ነው የሚቀጣው? ጠብቀው ከቀብር ቅጣት ያሉት ነቢዩ ምንድን ነው ሲባሉ ፈኢነ አላህ ላ ዩዓዚብ አሐደን ቢላ ዘንቢ ዐመሊህ የሰው ልጅ ባልሰራው ወንጀል አላህ ማንንም ምን አይልም አይቀጣም። እንዴት ብሎ ሕፃኑን ይቀጧል ማለት ነው? ቀብር ውስጥ እንደገባ ግልጽ ነው፣ ያሳለፈው ነገር ሳይኖር። እሺ በል አዛቡል ቀብሪ ቀድ ዩራዱ ቢሂል አለም። እዚህ ጋር ቅጣት የተባለው ህመምን ህመም የሚሰማው ስሜት ማለት ነው። ምን አርጎ ከተባለ አለዚ የሕሱሉ ሊልመይት ቢሰበቢ ገይሪሂ በሌላ ሰው አማካኝነት በሌላ ሰው አማካኝነት እሱ የሚሰማው ስሜት ነው። ግልጽ ነው። በሌላው አማካኝነት ማለት ምን ማለት ነው ሲባሉ ይመጣላቸዋል። ወኢን ለም የኩን ዕቁበተን አላ አመሊህ? እሱ በስራውም ባይቀጣም በሌሎች አማካይነት እሱ ምን ይባላል? ህመም ይሰማዋል። ጥሩ መጥፎ ጎረቤት ያለው እኮ እረፍት ያገኛል። መጥፎ ጎረቤት ያለው እረፍት እኮ አያገኝም። ታውቃላችሁ አይደል? ግልጽ ነው። መጥፎ ሚስት ያለውም እንደዛ ግልጽ ነው። እሷ እሱ መጥፎ ባይሆንም እንደዛው ሰላም ያጣል። ግልጽ ማለት ይሄም እንደዛ ነው። እንዴት ሲባሉ ومنه قوله صلى الله عليه وسلم إن الميت ليعذب ببكاء أهله عليه ሟች ማለት ነው ይቀጣል ቤተሰቦቹ በእሱ ላይ ምን በማለታቸው በማልቀሳቸው ይሄንን ይመስል አሉ أي يتألم بذلك። በዚህ ምን ይባላል ህመም ይሰማዋል ስሜቱ ማለት ነው ويتوجع منها። منه ከሱ ወጃዕ ያጋጥመዋል ስሜት ማለት ነው ይህ ህመም ላ አነሁ ዩዓቀብ ቢዘንቢህ ልሐይ ህያው በሆነው ሰውዬ ወንጀል ይቀጣል ማለት ግን አይደለም። ይቀጣል አይደለም። እሱ እዛ በቃ የተለያየ ሙሾ ሲያወርድ ሲቀባጠር እዚህ ያለው ሰው አዛ ነው የሚሆነው። አዛ ይሆናል እንጂ ይቀጣል ማለት አይደለም። እንደዛ ሲሆን በቃ ይሄ ከሚሰራበት አንጻር ማለት በሱ በተመለከተ አንዳንዴ አንተ በቃ ሌላው ሰው እንዲህ ሲሳሳት አንተ ውስጥ እርር የሚልበት አጋጣሚዎች የለም አንተን ተንተርሶ ግልጽ ነኝ ወላ ይህንን በማስመልከት ግን ምክንያቱም የእሱን ወንጀል ይሸከማል ማለት እንዳልሆነ የሚያመላክተው አላህ ስብሓን ወተዓላ ወላ ተዚሩ ዋዚረቱን ዊዝረ ኡኽራ ወላ ተዚሩ ዋዚረቱ ዊዝረ ኡኽራ ወንጀለኛ ልትሆን አትችልም ይላል ዋዚረቱን ዊዝረ ኡኽራ የሌላኛው ምን ወንጀል ማለት ነው ወሃዛ ይህ እንግዲህ ከቀውሊ ነቢይ ሰለላሁ ዐለይሂ ወሰለም አሰፈሩ ቅጥዓቱን ሚነል አዛብ አሉ። ምሳሌ እሺ፣ እዚህ ጋር አዛብ የተፈለገው ምንድን ነው የሚለውን ነገር ማስተዋል መረዳት የፈለገ እሺ፣ ነቢዩ ምን ብሏል? ሰፈር መንገድ እኮ አሉ ቂጣቱ ሚነል አዛብ ነው አሉ። የቅጣት ቁራጭ ነው አሉ አይደል? መንገድ መጓዝ ምን ማለት ነው? አዛብ እዛ መንገደኛ የሆነ ሰው ይቀጣል፣ እሳት ውስጥ ገብቶ ምናምን ይነዳል ምናምን ማለት ነው ወይ ይሰቃያል ማለት ነው። ምንድን የተፈለገው ፈልዓዛቡ አዓም ሚነል ዑቁባ አዛብ ማለት የሚለው ቃል በአረብኛ ቋንቋ ላይ አዓም ሚነል ዑቁባ ከዑቁባ ምን ያለ ነው? ሰፋ ያለ ቋንቋ ነው። ማለት ስሜት የሚለውንም ነገር ሊያካትት ይችላል ዑቁባ ካልተባለ ማለት ነው። ወላ ረይበ አነ ምክንያቱም አዛብ የሚለው ነገር ብዙ ቃላቶችን ሊይዝ ይችላል ፍቺ ነው እያላቸው ያለው ግልጽ ነኝ ወላ ረይበ ወላ ሸከ ማለት ነው አነፊል ቀብሪ በቀብር ውስጥ ሚነል አላም ምን አለ በቀብር ውስጥ አላሞች አሉ አላም ማለት ነው ስሜቶች ሰው ልጆች የሚሰማው ስሜት ይኖራል የሰው ልጅ የሚኖረው ምን አለ ስሜት ምን አይነት ስሜቶች ከየት የሚመነጭ ወልሁሙም ሀም ሀም ሁሙም ማለት ማለት የሀመ ብዙ ቁጥር ነው አይደል ሐሳብ ጭንቀት ወልሐሰራት ነዳማ አለ ነዳማ ገብቷቸዋል ማቀድ ዩስራ ማቀድ ዩስራ አተሩሁ የሱ አሰር ሊጓዝ ይችላል ማቀድ የስሪ አለ እሺ ማቀድ የስራ ያ ደግሞ ነዳማው ይጓዛል። የስሪ ማለት ይጓዛል። አሰሩ ያ ነው ማለት ነው። ነዳማው ይጓዛል ይጓዛል። አሰሩሁ ፋናው ኢለ ጢፍሊ ወደ ህፃኑ ፈየተአለም ያ ህፃን በዛ ማለት ነው ዓለም ይሰማዋል። በዛ በሚሰራው ነገር ምን ይላል ውስጡ ይሰማዋል። እስቲ ይህን ነገር የሚገልጽልኝ ምን ማለት ነው? ሴቶች የተፈለገው እዚህ ጋር ያ ህፃን ልጅ ይቀጣል ስንል ምን ማለት ነው? ና እክትሳርም በፍጥነት የለም። እሺ አላስረዝሞ አሁንም ካልተረዳችሁ ምን ማለት ነው? ቤተሰቦቹ ሲያለቅሱ ምን ሲሉ ግልጽ ነው። እሱ ምን ይላል ማለት ነው? አለም ላይ ይሆናል። ዓለም ማለት ማለት የውስጥ ህመም ገብቷቸዋል። ምክንያቱም ሲያለቅሱ ምን ሲሉ ምክንያቱም ነቢዩ እዛ ጋ ያሰፈሩልን ሀዲስ አለ። አንድ ሰው ሲያለቅስ ኢነል መይት ለዩዓዘብ ለዩዓዘብ ቢቡካይ አህሊ አለይ በእሱ ላይ በማልቀሱ ቤተሰቦቹ ምን ይላሉ? ሲያለቅሱበት እሱ ምን ይላል? ይቀጣል ይላል። ይቀጣል ማለት ግን ቀጥተኛውን እንደው በአዛብ እሳት ውስጥ መግባት ሳይሆን ምን ማለት ነው? ይሰማዋል እነሱ ከሚሰሩት ያልሆነ እንደው ጸያፍ ተግባር አንጻር ነው። ተግባባን? አሁንስ ኸይር። ስለዚህ እናንተ ያመጣችሁት ደሊል መረጃ አይሆንም አሏቸው። ቅጣት ያሉት ነቢይ እንዲህ አይነት ቅጣት አይደለም አሉ እና መልስ ሰጥቷቸው ፈዩሽራዕ ይህ ደግሞ እንግዲህ ፈዩሽራዑ ልልሙሰሊ አለይህ ምሳሌ እሺ ደግሞ ያንን መረጃን በተመለከተ ስንሰግድ ዱዓ እናደርግላችሁ እናድርግላቸዋለን አይደል እንዴ ሲባሉ ፈይሽራው ልልሙሰሊ ለሰጋጅ እኮ አዎ ዱዓ አድርጉላቸው የሚለን ነገር በሸሪያችን ያለ ነገር ነው አለይ በሱ ላይ አየስአል አላህ ተዓላ ለሁ ለሱ አላህ እንዲጠብቀው ነው አየቂየሁ ዛሊከ ለአዛብ እኚህን የመሳሰሉ ቅጣቶች ስሜት እንዳይሰማው ግልጽ ነው ሰላም እንዲሆን ማለት ነው እንደኛ ብዙ ዱዓ በዱንያ ላይ ላለው ሁላ እኮ ዱንያ እናደርጋለን ሰላም ስላጡ ብለን አይደለም ግልጽ ነው እንደው ቢያጋጥማቸው ከማለት አንጻር ነው ኸይር ሌላኛው በዑለማዎች መካከል የኺላፍ መስአላ ነው እዚህ ጋር እንዳለ አብዛኛው የሚያሰፍርላቸው ወክተለፉ ሌላኛው በዑለማዎች መካከል የሀሳብ ልዩነት አለ አሁንም ሐሊስ ሱአል ቀብር አሙን ፊ ሐቅ ልሙስሊሚን በቀብር ውስጥ ጥያቄ የሚባለው ነገር አሙን ጥቅል ነው እንዴ ፊ ሐቅ ልሙስሊሚን በሙስሊሞች ሐቅ ማለት በሙስሊሞች ሐቅ ሲል ሙስሊሞች የሚመለከት ነው ጥያቄው። ወልሙናፊቂን ሙናፊቆችም ይጠየቃሉ። ወልኩፋር ኩፋሮችስ ይጠየቃሉ። አው የክተሱ ቢልሙስሊሚን ወልሙናፊቅ ወይስ ሙስሊሞች ብቻና ሙናፊቆች የሚጠየቁበት ጥያቄ ነው። ሙስሊሞችና ሙናፊቆች እንደሚጠየቁበት ምንም አጠራጣሪ አይደለም። ኺላፉ በማን ዙሪያ ላይ ነው ያለው? ካፊሮች ይጠየቃሉ አይጠየቁም በሚለው ላይ ተግባባል። ፈቂለ ተባሉ የክተሱ ዛሊከ ቢልሙስሊም ወልሙናፊቅ አሉ ከፊሉ ለማዎች ጥያቄው ሙስሊምና ሙናፊቆችን የሚመለከት ጉዳይ ነው አሉ ከፊሎቹ። ዱነ አልካፊር ልጃሂድ ዱነ ሳያካትት አልካፊር ያንን ካፊር ጃሂድ አስተባባይ የሆነው አልሙብጢል ባጢልን የያዘ ማለት ነው። ሙብጢል ማለት ባጢልን የተሸከመ የያዘ ማለት ወቂለ ተባለ ከፊሉ ለሞቹ ወቂለ ተብሏል ደግሞ ተብሏል ያ ፈቂለ ፈቂለ ነው ዑለማዎች እንዲህ ብለዋል እንዲህ ብለዋል ነው አሱአል ፊል በቀብር ውስጥ መጠየቅ እኮ አሙ ሊልካፊር ልሙስሊም ካፊርም ሙስሊምም ይጠየቃል አሉ ወሀዛ ሁወ አለዚ የዱሉ ዐለይህ ልኪታብ ወሱና ቁርአንና ሐዲትም የሚያመላክተው ይህንኑ ነው ጥቅል ነው ካፊርም ምን ይላል ይጠየቃል። ሙስሊምም ይጠየቃል፣ ሙናፊቅም ይጠየቃል። ወስትትናኡል ካፊር ካፊርን ነጥሎ ማውጣት ሚን ሃዛ ከዚህ ላ ወጅህ ለሁ ምንም ወጅህ የለው። ግልጽ ነው። ይሄንን except አድርጎ ማስቀመጥ ካፊር አይጠየቅም ብሎ ማለት ምንም ወጅህ የለውም አሉ። ግልጽ ነው ይሄ ጥሩ ነው። ግልጽ ነው እንዴ ለምን ይጠየቃል? ድሮንስ ካፊር አይደለ ወይ? መጠየቁ ምን አስፈለገ ከተባለ ምኑ እንዲበዛበት ነው? ስቃዩ አይደል እንዴ? ማን ወመን ነቢዩክ ይህን ሁላ ሳይመልስ ሲቀር እኮ ይመታል አይደል እንዴ? ተግባባ። ስቃዩ እንዲበዛ እኮ ነው። ወክተለፉ በዑለማዎች መካከል እስቲ የመልቅያማ ሻሂዶች ይበዛሉ። አበኛ ላይ በእኛ ላይ ማን ይመሰክራል? ሰውነታችን አላህ ራሱ ሻሂድ ነው። መላይኮች፣ ምድር የምንራመድበት ይሄ ሁላ ለምን አላህ ብቻ አይበቃም እንዴ? መላይኮች አይበቃም? ይሄ ሁላ የተደረገው ለምንድን ነው? የሰው ልጅ በጥፋቱ ይህንን አጥፍታል ተብሎ ምስክር በተደረደረበት ቅጥር ሁላ ራሱ ቅጣት ነው። ግልጽ ነው። ውስጡ የሚፈጥረው አለም አለ። ግልጽ ነው አለ ህመም አለ ማለት ያንን እንዲቀምሱ ዘንድ ነው እንጂ አላህ ብቻ በቂ ነው። እነላህ ላ የዝሊሙ ኢስቃለ ደራ በቂ ነበር። ወክተለፉ በዑለማዎች መካከል የሀሳብ ልዩነት አለ። ሌላኛው ደግሞ ይሄ አሁንም የኺላፍ መስአላ ነው። እዚህ ጋር ኺላፍ ይበዛል። ስንት ኺላፍ እንዳለ እንዳትረሱ እሺ። እያንዳንዱ የጠቀስኩት ከዛ ጀምሮ ማለት ነው። ሐሊስ ሱአሉ ፊል ቀብሪ በቀብር ውስጥ ያለ ምን ጥያቄ ሙክተሱን ቢሃዚህ ልኡማ ባረከላሁ ፊኩም። ስለ ፈተናው አታስቡ እሺ። ወሳህል ጅደን በቃ ስለ ፈተናው ምናምን ጭንቀት ተው እና ይህንን ተከታተሉ እሺ ሀል ሱአሉ ፊል ቀብሪ ሙክተሱን ቢሃዚህ ልኡማ ሀል ሱአል ጥያቄው ነው ወይ ፊል ቀብሪ በቀብር ውስጥ ያለ ማለት ነው ሙክተሱን ቢሃዚህ ልኡማ በዚህ ኡማ ኻስ የሆነ ነው ወይ ማለት የኔ ሙሐመድ ሰለላሁ ዐለይሂ ወሰለም ኡማ ብቻ ነው ወይ የቀብር ጥያቄ የሚጠየቀው አው የኩኑ ለሃ ወይስ ለእሷ ይኖራታል ወሊገይሪሃ ለሌላውም ለሌላ ኡማ ማለት ከነቢ ዓለይሂ ሰላቱ ሰላም ውጪ ላሉ ኡማዎችም ጭምር ነው ወይ? በዚህ ዙሪያ ላይ አላ ተላተት አቅዋል ሶስት ቀውል አለ። የነቢዩ ኡማም ሌላውም ኡማም ይጠየቃል ወይስ የነቢዩ ኡማ ብቻ ነው የሚጠየቀው በሚለው ላይ ሶስት ቀውል አለ እንዳትረሱ። በዚህ ላይ የዑለማዎች መካከል ኺላፍ ያለው ስንት ነው? ሶስት የነቢዩ ኡማ ብቻ ነው የሚጠየቀው ወይስ ሌላውም ኡማ ይጠየቃል? የሙሳ ህዝቦች፣ የዒሳ ህዝቦች ይጠየቃሉ? አይጠየቁ? የቀብርን ጥያቄ አልቀውሉ ልአወል የመጀመሪያው ቀውል አነሁ ኻሱን ቢሃዚህ ልኡማ ይህ ኡማ ብቻ ነው የቀብር ጥያቄ የሚጠየቀው ብለው ያሉ ዑለማዎች አሉ። በዚህ አቋም ላይ የተጓዙ ምን ነው ሲባሉ ሊያነል ኡመም ቀብለና ምክንያቱም ከኛ በፊት ያሉ ህዝቦች ኡማዎች ካነት ሩሱል ተእቲህም ብሪሳላ መልእክተኞች እኮ እነሱ ዘንድ የሚመጡት አሉ ካህነት ሩሱሉ ተእቲህም ብሪሳላ መልእክትን ያመጡላቸዋል ፈኢዛ አበው እምቢ ካሉ ከፈ ሩሱል መልእክተኛው በቃ እሺ በቃ እምቢ አላችሁ አይደለ እሺ ብሎ እጁን አጣምሮ ሰብስቦ ነው ግጭ የሚለው ግልጽ ነው ያደርስላቸዋል። ከተቀበሉ ካልተ እሺ ይላል ይላል ይላል። ከዛ በኋላ እንግዲህ ጌታ እስከዚህ ድረስ ብሎ አድርሻለሁ ብሎ በቃ ሰብሰብ ነው ያደረገው። አይጋደላቸውም። ዋዕተዘሉሁም ከነሱ እንደውም ይርቃሉ። ኑህም ብታየው ጠራ ጠራ በቃ ኢኒ ዳውቱ ቀውሚ ለይለው ወነሃር አለ ፈለም የዚድሁም ዱዓኢ ኢላ ፊራራ በቀኛ ነው ሀምሳ ዓመት ያው ብዙ አመት ነው የጠራው። አረ ከዛ በኋላ ምናምን በቃ መርከብ ስራ ተባለ። ከዛ ሄደ በቃ ሌላው ድምጥማጡ ጠፋ። ወኡጅሉ ቢልአዛብ ምን ካላሉ ካልተቀበሉ ምንድነው የሚደረጉት? ይቀጣሉ። ወኡጅሉ ቢልአዛብ ኡጅሉ ማለት በፍጥነት ማለት ነው አይደል? እዚሁ ዱንያ ላይ በዚቹ በቅርቢቷ ዓለም ላይ ይቀጣሉ። فلما بعث محمد صلى الله عليه وسلم بالرحمة محمد صلى الله عليه وسلم بأزنة قن يتلاكو جزينا إماما للخلق لفطورا من ونو مري تدرقو يتلاكو جزينا كما قال تعالى هنا الله انداله هنا من على الله وما أرسلناك إلا رحمة للعالمين سلزي አሁን ነቢዩ ህዝቦቻቸው ባይቀበሉ እንደ ሌላው ህዝቦች መላይካ መጥቶ በጩወት የሚያጠፋው ተራራ የሚንድባቸው ዝናብ በዝናብ የሚጠፉ ግልጽ ነው። ከላይ ውሃ ዘንቦ እንዲህ የለም። ነቢዩ እንዴት ነው የሚያደርጉት? እንደ ሌሎቹ ሳይሆን ኡምሲከ አንሁሙል አዳ ቅጣት ከነሱ ተይዟል በቃ ከአላህ የሚመጣ የለም። ወኡዕጥየ ሰይፍ ግን ነቢዩ ምን ተሰጣቸው? ሰይፍ። ሰይፍ ማለት ምንድን ነው? መጋደል ማለት ነው። ሐታ የድኹል ፊ ዲን ልእስላሚ መን ደኸል መጀመሪያ ወደ እስልምና የሚገባ ይገባል። መን ደኸለ ወኡጥየ ሰይፈ ሐታ የድኹለ ፊ ዲን ልእስላም ሁሉም በኢስላም ውስጥ እንዲገቡ ዘንድ ሰይፍ ታዘዘ። በቃ ጂሃድ ማለት ነው። ግልጽ ነው። ዳዋ ይደረጋል። ያልሰለመ ደግሞ ምን ይደረጋል? ኢስለም ተስለም ይባላል። ይመዘዝለትና ግልጽ ነው አለ እንደ በፊቱ ምን አይመጣላቸው። ይሄ እኮ ራሱ ራህማ ነው። ያ ራህማ አይደለም። ገብቷቸዋል ማለት በጣም ከባድ ነው። ግልጽ ነው። ከአላህ ዘንድ መጥቶ አንዴ ማጥፋት። ይሄ ሰይፉ እኮ በዚህ መካከል ሰይፉን ፈርቶ የሚሰልማል። ይኸው ሊነግራችሁ ነው። እና ወደ ኢስላም ይገባል በሰይፍ አማካይነት መንደኸለ ለምን ብሎ ሊመሃበት ሰይፍ ሰይፍን ምን ብሎ ፈርቶ ثم يرسخ ከዚያም ግን ይሰርጻል ምት አልኢማን ኢማን ፊ ቀልቢህ በቀልቡ ይሰርጻል መጀመሪያ የሚሰልመው ምን ፈርቶ ነው እ ሰይፍ ፈርቶ ከዛ ግን ከሰለመ በኋላ ምን ይሆናል እስልምናን ከማንም በላይ ይወዳል ከማንም በላይ ይህንን ነበር እንደ የጠላሁት ይላል መጀመሪያ ግን በሰይፍ አማካይ ነበር ነው የገባው ማለት ፈኡምሂሉ ለዚህ ሲባልን ጊዜ ጊዜ ተሰጥቷቸዋል ፈሚን ተመ ظهر امر نفاق ፈሚን ተመ ተመ ማለት እዚህ ጋር ሁናክ ማለት ነው እሺ እዚህ ላይ እንግዲህ ሁናክ ظهر امر النفاق ግን እንደዛም ሆኖ ግን እዚህ ላይ ምን ይፈጠራል የሙናፊቆች ጉዳይ አለ ግልጽ አለ ማለት ሰይፍን ፈርተው ይገቡ የለ ሰይፍን ፈርተው ሲገቡ ደግሞ ምን ይፈለፈላል? ሙናፊቅ ይፈለፈላል። ልዩነቱ ገባችሁ? አሁን ሴፍ ባይኖር ሙናፊቅ ይፈጠራል ነው? አይፈጠርም። በቃ ሁሉም በፍላጎት ነው። ግን ሴፍን ፈርቶ የሚገባ ደግሞ ሙናፊቅ ይኖራል። ከዛ ያው ትልቅ ለኢስላም ጠላት ነው። ወካኑ ዩሲሩን አልኩፍረ ኩፍርን ምን ይላሉ እነሱ ይመሰጥራሉ። ወዩዕሊኑን አልኢማን ኢማንን ደግሞ ምን ይላሉ በይፋ በግልጽ ያወጣሉ። ታዲያ የነዚህስ መፍትሄው ምንድነው ነው አይደል? ምንድን ከተባለ ፈካኑ በይነ ልሙስሊሚነ ፊ ሲትር እነሱ እንግዲህ በሙስሊሞች መካከል በሽፋን እየኖሩ ያሉ ናቸው። ፈለማ ማቱ የሞቱ ጊዜ ቀየደ ላሁ ለሁም ለነሱ ሀያአ ማለት ነው። ቀየደ ላህ ማለት ሀያአ ለሁም አላህ ለነሱ ያዘጋጅላቸዋል ማለት ከዚያስ ፈተአነ ልቀብሩ ቀብር ማለት ነው ተአኸረ ማለት ነው ለእነሱ ቀብር ላይ ይቆይላቸዋል ምናቸው ንገሩኛ ፈተናቸው ገብቷቸዋል አይደል ያንን አሁን የመሰጠሩት ሁላ አሁን ስቃያቸው ዱንያ ላይ አይቀጡማ አስመስሎ ኖሯል አይደል ቀብር ላይ ግን አይቀጡ መቀጣት ይቀጣል ማለት ነው ፈተአነ ልቀብር ሊየስተኽሪጀሃ ሊያወጣ ዘንድ ሲረሁም ድብቃቸውን ያወጡ ዘንድ ቢሱአን ይጀመራሉ። በምን በጥያቄ መረቡክ ሲባል እዚህ ዱንያ ላይ ሲያስመስል የነበረው መመለስ የሚችል መሰለ እንዴ? ልብ የያዘውን ነው እንጂ የሚተፋው ምላስ የያዘውን አይደለም። እሺ ተግባባን። መረቡክ ሀ ላ አድሪ ነው የሚለው። እዚህ እኮ ሲሰግድ ነበረ። መን ነብዩክ ስለ ነብዩ የሚናገሩላ ምንድነው አላህ ሱረቱል ሙናፊቂን መጀመሪያ ላይ ምንድነው إذا جاءك المنافقون قالوا نشهد إنك رسول الله والله يعلم إن المنافقين لكاذبون أه؟ إنك لرسول الله يشهد إن المنافقين لكاذبون ተግባባ ስለዚህ ሐቂቃ ይወጣል ማለት በልባቸው ያለውን አላህ ግን ይላሉ አይደለም አላህ ግን በሐቂቃ ይመሰክራል ግልጽ ነው እሱ ካዚብ ናቸው ስለዚህ ሐቂቃው ይወጣል ማለት ነው ፍንትው ብሎ ማለት ነው ስረሁም ቢስዋል واحتج أهل هذا القول بقوله በዚህ አቋም ላይ የጸኑ ዑለማዎች ማለት ነው መረጃ አቅርበዋል በቃ ካፊሮችም ይጠየቃሉ ነው አይደል ያሉት ምኖች አይጠየቁም ሌላ ኡማዎች አይጠየቁም ሌላ ርዕስ ውስጥ ገባው ምኖች ሌላ ኡማዎች እንደ ነቢዩ ኡማዎች ምን አይሉ አይጠየቁም። አዛበል ቀብር የለም። እነሱ እዚሁ ነው የሚቀጡት አይደለም? እዚሁ ይቀጣሉ። ለምን አንተ ሙሳን ማን ወደ እናንተ የተላከው ምናምን አይባልም። መልሱን እዛው ተሰጥቷቸዋል። ግልጽ ነው። <laughs> በቅጣት ማለት ነው፣ በላይ በወረደው ማለት ነው። የምን እሩምታ የዘነበባቸው ድንጋይ እሩምታ መልሶታል። በቃ <laughs> ጥያቄውን አዛበል ቀብር የለም አሉ። ጠይብ ለእነዚህ ደሊል ያደረጉት ምንድን ነው እነ ሀዚህ ልኡማ ነቢዩ አሉ እቺ ኡማ እኮ ቱብተላ አሉ ጭንቅላታችሁን ሰፋ አርጉት እሺ የዑለማዎች ኪላፍ ስታዩ እንደዚህ ጭንቅላት ሰፋ ማድረግ ያስፈልጋል እና ሀዚህ ልኡማ እቺ አሁን አሁን የምናያት መረጃ በኋላ ላይ ስትዋት ኩምሽሽ ነው የምትለው የሌሎቹ መረጃ ስትዋት ማለት ነው እና ሀዚህ ልኡማ እቺ ኡማ እኮ አሉ ነቢዩ ኡመተል እስላም የነቢዩ ተከታይ ቱብተላ ፊ ቁቡሪሃ በቀብር ውስጥ ምን ትደረጋለች? ትፈተናለች አሉ ነቢ ዓለይሂ ሰላቱ ወሰላም። ወቢቀውሊሂ ኡሕየ ሌላ ደግሞ ሐዲስ ምን ይላል? እቺ ኡማ ነው አርላ ያሉት ነቢዩ፣ ሌላ ኡማ አልጠቀሱም። ወቢቀውሊ በሌላ ሐዲስ ደግሞ ኡሕየ ኢለየ ወደ እኔ አምላካዊ መልእክት መጥቷል አሉ ነቢዩ አነኩም ቱፍተኑና ፊ ቁቡሪኩም በቀብራችሁ ውስጥ ምን እንደምትሉ እንደምትፈተኑ وهذا ظاهر في الاختصاص እነዚህ ዑለማዎች ምናምን ይሄ እኮ ግልጽ ነው ግልጽ ነው እኮ አሉ ይሄ ግልጽ ነው አሉ ይሄ ኡማ ብቻ እንደሚፈተን አሉ ويدل عليه قول الملكين የሁለቱ መላእክቶች ደግሞ ሁኔታም ደግሞ ያመላክታል የሚሉት ምንድን ነው ሲባል ማ ኩንተ ተቁሉ ፊ هذا الرجل الذي بعث فيكم በእናንተ ውስጥ የተላከውን ሰው በተመለከተ ምን ትላለህ ነው የሚሉት ግልጸዋለ ብለው ነው የሚጠይቁት ተግባባን እሺ እነሱ ይሄ ነው መረጃችን ብለው አቀረቡ። እስቲ ምን ይሏቸዋል ሁለተኞቹ? አልቀውሉ ታኒ አነ ሱአል ፊል ቀብር ሊሃዚህ ልኡማ ወሊገይሪህ የቀብር ፈተና ማለት ይሄም ኡማ ይሁን ያለፉት ሌሎች ኡማዎችም ይጠየቃሉ አለው። ዋጃበ እስቲ ታዲያ ደሊል አለን መልስ ስጡን ሲባሉ ምን አሉ? ኧረ ምን ችግር አለ መልስም አንሰጣቸዋለን አሉ። እንዴት ሲባሉ وأجاب أصحاب هذا القول انا أدلة القول الأول يمجمرا وشن سويتش من بأقوامات يهدوتن بأنها لا تدل على الاختصاص بالسؤال خاصة من ملاكت عند من الأمة خاصة من ملك عند من الأمة بالسؤال لهذه الأمة دون سائر الأمم ليلو ما يفتن من الله استيتو قال الله አይ እና ሀዚህ ኡማ ይልል እንደ ሲባል ወቀውሉ ሀዚህ ልኡማማ ማለቱ ኢማ ዩራደ ብሂ ኡመተ ናስ ማለት ነው። ግልጽ ነው። የሰው ኡማ ማለት ነው። የሰው ኡማ ማለት ገባቸው? የሰው ዘር ማለት ነው። ግልጽ ነው። እቺ እኮ ኡማ ሲሉ ነብዩ ምን ማለት የሰው ዘር ሁላ ማለታቸው ነው። እንዴት ሲባሉ አይ بني آدم ማለት ነው። كما في قوله تعالى። ለዚህ ከፈለጋችሁ መልስ እንሰጣችኋለን። ምን ችግር አለ አለ እንዴት ሰጡናላችሁ ሲባሉ ወማ ሚን ዳበትን ፊል አርድ ወላ ጣኢሪን የጢሩ ቢጀናሃይህ ኢላ ኡመሙን አምሳሉኩም ብለዋል። ኡማ ማለት ዘርም ሊሆን ይችላል። ግልጽ ነው። እስቲ ምን ያመላክታል ሲባሉ ምን አሉ? وما من دابة አለ በቁርአን ውስጥ አንድም ምን የለችም دابة። دابة ማለት በምድር ላይ የሚንቀሳቀስ ማለት في الأرض ولا طائر ምንም የለም አዋፋትም የለም يطير بجناحيه በክንፉ የሚበር إلا أمم أمثالكم። እነዚህ በክንፍ የሚበሩትም በምድር ላይ የሚንቀሳቀሱትም እንስሳዎችም የእናንተ አምሳያ ናቸው አለ። የእናንተ አምሳያ ማለት ማለት ነው። እንደናንተው ኡማ ናቸው። እነሱም የሰው ኡማ አለ፣ የአዋፋት ኡማ አለ፣ የእንስሳ ኡማ አለ፣ ያው አውሬ ምናምን ማለት ነው። የቤት እንስሳ ኡማ አለ፣ እንደዛ ምናምን ማለት ነው። ተግባባን በቃ እንደዛ ነው وكل جنس ሁሉም جنس من أجناس الحيوان የ حيوان ምን جنس ማለት ነው ግልጽ ነው አይነት ዝርያ ያለው ዩሰማ ኡማ ምን ተብሎ ይጠራል አሉ ኡማ ስለዚህ እና ሀዲህ ኡማ ማለት እቺ እኮ የሰው ዘር ማለት ነው እንጂ የነብዩ ኡማ ማለት አይደለም ብለው መልስ ሰጧቸው አሁንስ ተግባባን እንደዚህ ነው መልስ ብለው ሰጧቸው እንዶ ይሄ ሙሽቢዕ ይመስላል ሙሽቢዕ ይመስላል የሚያጠግብ ይመስላል ወኢን ካነ ልሙራዱ ኡመተሁ የነቢዩ ኡማማ ቢፈለግ ኖሮ ለም የኩን ፊህ ማ የንፊ ሱአል ገይሪህም ሌሎቹ አይጠየቅም ማለትን ደግሞ አያሲትም እሱም ቢሆን ራሱ ሚነል ኡማ ራሱ እናንተ እንዳላችሁት የነቢዩማ የሚል እንኳን ቢያሲስ ራሱ እሱም ራሱ ምንም ይህ ያዛ ምን ችግር አለ አሉ ሊአና ኢኽባሩን ለሁም ቢአነሁም ዩስአሉነ ፊ ቁቡሪህም የዚሁማ ይጠየቃል ነው በቃ ይጠየቃል። ሌሎቹ አይጠየቁም ብለዋል አላሉም። ስለዚህ እናንተ እንዳላችሁት ራሱ ብንተረጉም ችግር አያመጣም አሉ። ወከዛሊከ ሐዲስ ኡሕየ ኢለየ አነኩም ቱፍተኑነ ፊ ቁቡሪኩም ሙጀረድ ኢኽባር ነው በቃ ከመናገር አንጻር እናንተ ትፈተናላችሁ ብለው ኸበር መናገር ነው። ሌላው فتن من የሚል ነገር አያሲዝም لا ينفي سؤال غيرهم አልቀውሉ ሳሊስ ሶስተኞቹ ደግሞ እነዚህ እንግዲህ ሁለቱ ለአንደኞቹ የሚገባ ነው የሰጧቸው መልስ፣ ሁለተኞቹ ትንሽ አጥጋቢ ነው። ሶስተኞቹ ግን ተው እንደናንተም እኛ እንዳፈርም ማለት ሶስተኞቹ መጡናንም እኛ እንዳፈርም ምን ነው ሲሉ አትወቁፍ በዚህ ጉዳይ ላይ ምን ማለት ይሻላል? ዝም ማለትና መገደብ ይሻላል አሉ። ቢሃዚህ አልመስአላ ለምን ሲባሉ ሊአንል አዲላ ፊ ዛሊከ ሙሕተሚላ ሁለቱንም ያስመቻል። ወደዚህም የሚሄድ ይመስላል፣ ወደዚህም የሚሄድ ያስቀል እና ምን አስገባንኛ በቃ ይጠየቋ ገሰማ ተጠየቁ ይጠየቁ። እዚህ ውስጥ እኛ ምን አንልም አንገባም አሉ። በቃ ይቅርብን። ፊ ዛሊከ ሙሕተሚለቱን ወለይሰት ቃጢዓቱን ቁርጥ ማድረግ ምን ይላል ትንሽ ይከብዳል አሉ። ፍልክቲሳስ ኢኽቲሳስ ማድረጉም ወዲህም ወዲያም ማድረጉ ከባድ ነው። እኛ ምን አገባን፣ በቃ እዚህ ውስጥ አንገባም። والله عالم حقيقة أن الله نوالو هذا وصلى الله على محمد وعلى آله وصحبه وسلم